السلام عليكم ورحمة الله وبركاته الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ክቡራንና ክቡራት የፓልቶክ ትምህርት ተከታታዮች ዛሬ እንደተለመደው ሳምንታዊ የቡሉጉል መራም ደርሳችን في كتاب النكاح باب القسم ላይ ያለነው አንድ አባወራ ያው ለባለቤቶቹ በአግባብ በፍትሃዊ እንዴት ማከፋፈል እንዳለበት ወጩንም ራሱንም ማለት ነው እሱን እያየን ያቆምነው ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት የነበረውን አይተናል ማ ان القسم ليس واجبا عليه صلى الله عليه وسلم ነብያችን ላይ ዋጅብ ባይሆንም እመም ላይ ቆያሉ ዛሬት ነኝ ዛሬት ነኝ እያሉ እየጠየቁ ያከብሩና ይጠብቁ እንደነበር ሐቃቸውን ያሳያል መጨረሻ ላይ የሚፈልጉበት ቦታ ላይ እንዲፈዱላቸው ጠይቀው እነሱ ፈደውላቸው ማን ቤት እንደታመሙ እናያለን ዛሬ ለማንኛውም من يقرأ المثنى 924 924 ላይ ነው የምንነሳው ይመስለኛል وعن عائشة رضي الله تعالى عنها أن رسول الله صلى الله عليه وسلم كان يسأل في مرضه الذي مات فيه أين أين أنا غدا يريد يوم عائشة فأذن له أزواجه يكون حيث شاء وكان في بيت عائشة متفق عليه وعن عائشة رضي الله عنها أن رسول الله صلى الله عليه وسلم كان يسأل في مرضه الذي مات فيه أين أنا غدا يريد يوم عائشة فآذن له أزواجه صلى الله عليه وسلم يكون حيث شاء فكان في بيت عائشة متفق عليه حديث كعائشة أم المؤمنين يتزجبوا رضي الله عنها وأرضاها من تلالش عائشة أن رسول الله صلى الله عليه وسلم يا الله ملكتنيا كان يسأل يطيق نبر في مرضه እመማቸው ላይ እያሉ እመማቸው ደግሞ الذي مات فيه የሞቱበት እመም ማለት ነው የመጨረሻው ይዟቸው የሄደው እመማቸው ላይ ይያሉ አይና አነ ገደን ነገ የት ነው ሆኖ ማለት ነው ነገ ማን ወረፋ ማለት ነው እያሉ ይጠይቁ ነበረ ገደን ነገ ላይ ነገን የት ነኝ ከዛሬው ቀን ቀጥሎ የሚመጣው ገድ ይባላል የት ላይ ነኝ የት ነው ማድረው ይሉ ነበር እና ጥያቄው ሁለት ነገር ነው ያለው አንዱ ያው ወረፋ መጠበቅ ነው በሁለተኛ ደግሞ የሚፈልጉበት ቦታ መሆንም ይፈልጋሉ ያው ሴት ማለት እንደው በቅንድብ በኢሻራ የሚገባ ስኮን ነው እና ሚስቶቻቸው ይረዷቸው ስለነበረ فاذن له ازواجه ሚስቶቻቸው ፈቀዱላቸው ለነብዩ አለይሂ ሰላቱ ወሰለም የኩኑ እንዲቀመጡ እንዲሆኑ حيث شاء ፈለጉበት ቦታ ሐፍሳን ከፈለጉ ሐፍሳ ቤት አይሻ ከፈለጉ አይሻ ቤት አንቱን የሚመቸው ቦታ ላይ እንድትቀመጡ ሁላችንም ፈቅደናል አሉ ባልታም ወንደ ወረፋን ካልጠበቀ እያለች የማይመቸውን ቦታ እና ተቀመጥ ካለች አስቸጋሪ ነው ሰው ሲታመም ያው የሱንም በጣም መጠበቅ ያስፈልጋል ስለዚህ የሚመቻቸው ቦታ ላይ እንዲቀመጡ ሁሉም ፈቀዱ የማን ቤት የሚመቻቸው ሁሉም የሚያውቀው ነው ፈካነ في بيت عائشه ከአይሻ ቤትም ተቀመጡ ከዛ በኋላ እሷም እንደተደገፉ ነው ሞቱም የመጣው የተቀበሩትም እዛው እሷ ቤት ነው እና አይሻ ያላትን አላህ ያከበረባት ነገር ስትቆጣጥር አንዱ የመጨረሻ ሲዋክን አላምጦ መሰወክ ባቃተባቸው ሰዓት ወንድሜ አብዱራህማን ሲዋክ ይዞ ሲገባ አይናቸው ወደ ሲዋክ ሲመለከት ሳየው ተቀብያን ሲዋክ አላምጨ ሰጠዋቸው ትላለች እንዲሰውኩበት እና የመጨረሻ ምራቅና ምራቃች ተገናኘ የሚል ነገር አላት ሁለተኛ እኔን ተደግፈው ደረቴ ላይ ሆነው የሞት ረሱል ሰለላሁ ዐለይሂ ወሰለም እያለች መናቂ ተቃቅስ ነበር ተብሏል እሷ ቤት መሆኑ በእሷ ወረፋ መሆኑ እሷ ላይ ሆኖ መሞታቸው ክብር ለሷ ያው አይሻን በጣም ይወዳሉ ተፈጥሮም ጭምር ነው በግልጽ የሚናገሩ ነበር ከሚስቶቻቸውም ሀይቃውን ስናይ ደግሞ ሁን ብለው ያገቧቸው ሚስቶች ያው የመጀመሪያዋ ኸዲጃ ነች እሷ እያለች አልደቡባትም እሷ ከሞተች በኋላ ሰውዳን ቀጠሉ ከዛ ቀጥለው አይሻን ያገቡት እና ብዙዎችን ስናይ ያው ማግባት ቢፈልጉም የነሱን ክብር ከመጠበቅ አንፃር ለነሱም ከማዘን አንፃር ነው ብዙዎችን ያገቧቸው አይሻን ግን አጭተው ስራይ ብለው ፈልገው ያገቧትም ነች የመጀመሪያ እንግዲህ ያው ሳዱላል በላችሁ ያገቧትም እሷን ነውና አይሻን ይወዳሉ ደግሞ አይሻ ከመወደዱ ጋር በሞተችው በኸዲጃ እየቀናች ታስቸግር ነበር ረዲየላሁ عنها وارضاها ያው አሁንም አሁንም ስሟን ሲያነሱባት ትንሽ መታም ወረፋው መቀማት ይመስላታል መሰለኝ በጣም ነበርም እንትን የሚላት እንደ ስም ጠርተው መሞት ነው አለቻቸው መሰካል ከረታ አንድ ታይበሷትም ጫሏት ይባላል ስድስት ልጅ በወልድ ከሳ ነው አላህ የሰጠኝ ልጅን ከየት አገኘው አንድ ኢብራሂም ነበር እሱ ነው ተሳፍቶ ይዷል አላየሃል የኸዲጃ ነገር በጣም ሞታቸው ዙሮ ዙሮ ግን የያዟቸው ሚስቶች በፍትሃዊነት ያስተዳድራሉ ለሁሉም ወረፋ ይጠብቃሉ መደረግ ያለበትን ያሟላሉ ይችን አልፈልጋትም ብለው የሚያጓድሉት ነገር የላቸውም ሰለላሁ ዐለይሂ ወሰለም አይና አነ ገደን አይና አነ ገደን እያሉ ይጠይቁ ነበረ ይሄ ጥያቄው ትንሽ ለነሱም ጥቆማ እንደመስጠት ነው እንዲፈቅዱላቸው አይሻ ለመታመም ቢፈቅዱላቸው ደስታቸው ነውና ወሊዳ ፈህምነ ذلك ሴቶችም ገባቸውና ፈአዲነ ለሁ ፈቀዱላቸው ከዚህ ሐዲስ የምንረዳው ቁም ነገር ምንድነው ካል ሐዲሱ ሙተፈቅ عليه ነው العدل في القسم بين الزوجات وعدم تفضيل بعضهن على بعض في المبيت وغيره በወጭም ሆነ እዛ ባለወረፋው ጋር በማደር ሁሉንም እኩል ማየት እንዳለበት ማንኛውም ባል ነው የሚያሳየው ነብዩ ሰለላሁ ዐለይሂ ወሰለም እንኳን ባዘቦት በበሽታ ላይ ያሉ እንኳ ይሄን ያደርጉ ነበረ ባይወጅባቸውም لان الغرض منه المبيت ያው የተፈልገው ዋናው ማደሩ ነው እና ያው ማህበራዊ ኑሮ የሚባለው ነገር አለ እንደ አባወራ ያለበት ቤት ደስ ይላል አይነገርም እንደው ሁሉም ታውቁታላችሁ ይሄ የሚባል ነገር የለውም አባወራ የሌለው ቤት እንደው ደስ አይልም እንጂ ግድ አብሮ ያው የሚደረገው ማደጉ ብቻ አይደለም ማደሩ እንደው እዛ ቤት መኖሩ ክብር ነው ነው ያኛው ማን ፍላጎት ነው አንዳንድ ጊዜ ከሚስቶቻቸው መካከል የተወሰኑትን በፍቅር በውደታ ልባቸው ላይ ውደታው መምጣቱ ይሄ አምሩን يملكه الله عز وجل አላህ የሚሰጠው ነገር ነው ምንም ማጋ አይቻልም ከልጅ ልጅ የምንወድበት ጊዜ አለ ተፈጥሯዊ የሆነ ፍቅር ምንም ማድረግ አይቻልም ይሄ ደግሞ ፍትህ አጓሏል ተብሎ የሚያስወቅስም ነገር አይደለም ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም اللهم هذا قسمي فيما املك فلا تلومني فيما تملك ولا املك የሚል ባለፈው የቀራ ነው ሐዲስ ማለት ነው ሌላው ያሉት ሴቶች ከፈቀዱ ፈለከው ቦታ ደር ካሉ ከዛ በኋላ መብቱ የሳቸው ነው በራሳቸው ከፈቀዱ ወረፋን ጠብቆ ባለመሄድ ማንም ባል አይጠየቅም ማለት ነው ሴቶቹ ከፈቀዱ ሌላው የነብያችን አለይሂ ሰላቱ ወሰለም ሚስቶች ሊከበሩ ሊሞገሱ የሚገባቸው ሴቶች ናቸው ሐቂቃ ፈቅደና ለፈለኩ ቦታ ተቀመጡ ብለው ወረፋቸው መቀቃቸው ከራስ በላይ ሰማይ ስላላችሁ አይደል ይቅርብን እህታችን ትቅደም እያሉ ነው የፈቀዱላት ማለት ነው ሌላው የትሩፋትም ያሳያል ትልቅነት አይሻ እውነት ለነብዩ አለይሂ ሰላቱ ወሰለም በጣም ብትመቻቸው እንጂ ባትመቻቸው እዛ ቦታ ፍቀዱልኝ ብለው ወደ ማስፈቀዱ ባልሄዱ ነበረ فضل عائشه على النساء كفضل الثريد على سائر الطعام ተባለ በሐዲስ አይሻ ከሌሎቹ ሴቶች ያላት ብላጫ ሰሪድ የሚባለው የ የቁርጥ ብላች የዝግኒ ፍትፍት እሱ ከሌላው ምግብ እንደሚሻለው እንደሚበልጠው ነው ተብሏል ሌላው የአይሸቱ አይሻ ሆይ አሏት አንድ ቀን هذا جبريل ጅብሪል መላእክታው አሉ يقرأ عليك السلام ባንቺ ላይ ሰላምን እያቀረበልሽ ነው ብለዋታል ከሰይድና ጅብሪል ሰላምታ ለአይሻ فقالت وعليه السلام ወራህመቱላሂ ወበረካቱ ብላ መለሰች እከሌ ሰላም ብሏችኋል አሰላሙ አለይኩም ብሎሻል ሲባል ነው የሚባለው ወአለይከ ወአለይኩም አይባልም ወአለይሂ ሰላም ወንድ ከሆነ ሴት ከሆነች ወአለይሃ ሰላም ወራህመቱላህ ነው የሚባለው አሁን ይሄ መላእክቱ ጅብሪል ነው ወአለይሂ ሰላም ወራህመቱላህ ወበረካቱ አለች ማለት ነው ሌላው አንድ ሰው መቸስ ፍላጎቱን መናገር ነውር አይደለም አይ ነብዩ ሰለላሁ ዐለይሂ ወሰለም ወደ አይሻ ቤት መቀመጥን መፈለጋቸውን ውስጥ የሚሰማቸውን ነገር አጉልተው ያው ጠቀስ ሲያደርጉ ሴቶችን ብልሆች ናቸው ገባቸው ማለት ነው ሌላው ትልቅ ሰው ትልቅ ሰው የሚያምርበት ትልቅ ነገር ሲሰራ ነው ተመራጩ ሲሰራ ነው የሚበቃውን ሳይሆን ተመራጩ ሲሰራ ነው እንደ ትልቅነቱ የትልቅ ወራዳ ይላል ሀገራችን ሰው የትልቅ አነጋገር ነው ትልቅ ሰው ትልቅ ቦታ ነው መገኘት ያለበት ዝቅ ያለ ቦታ ላይ ከተገኘ እንዲያ ነገር ቢቻልም ያሰድባል ትልቅ ሰው አሁን መንገድ ላይ ሲሸታ ብታዩት በጣም አይዘገንም ተራ ሰው ቢሆን ይሄስ ጃሄል ነው ይባላል አበዛሁት መሰለኝ ነብዩ አለይሂ ወሰለም ሰቸው በሚያደርጉት አከፋፈል ወይ ማሰጣጥ ክፍያ ላይ እንኳን ሀገር ቤት አሉ መንገድ በወጡበት ሰዓትም የሚፈልጓትን ብሪጋ ጎመር እየቻሉ እጣጣጥለው እጣው የወጣውን ይዘው ሄዱ ነበረ وعنها ማት وعن عائشه ማለት ነው رضي الله عنها وارضى قالت አለች كان رسول الله صلى الله عليه وسلم يا الله መልእክተኛ ነበሩ اذا اراد سفرا ጉዞ ባሰቡ ሰዓት መንገድ መውጣት ሲያስቡ ከመውጣታቸው በፊት አቅራአ በይነ ኒሳኢሂ በሚስቶቻቸው መካከል እጣ ያጣጥሉና فايتهن خرج سمها ማንኛውም ትሁን እጣዋ ከወጣ خرج بها معه ይዘዋት በኮሮጃቸው ይሄዳሉ ማለት ነው እንደዚህ ነው አሁን አውሮፓ ነው መስራው የሚታወቀው ሚስም ይዞ መውጣት ወደ መንገድ ሲሄድ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው በነገራችን ያው አካሄዱ አለባበሱ ይለይ እንጂ አሁን ያውሮባው የሚሰሩት ያው አንድ የሚያስጠላ ስራ አላቸው እንጂ ሲወጣ ሚስቱን ዘመውጣት መውጣት ሱና ነው ተገቢም ነው ይዘው ይወጡ ነበረ ማንኛውም ሴት እጣዋ ይውጣ ከሚስቶቻቸው ይዘዋት ይሄዳሉ ሳሙሃ ማተዋ አሰሙ አልሁዱድ እጣ ማለት ነው እንግዲህ ለምሳሌ ወረቀቷ ተጠቅላ ውስጧ ስም ይጻፍባታል ትጣላለች ተቀላቀላ እዛው ስም አይሻ ከወጣ አይሻ ወጣች ነው ኡሙ ሰለማም ከሆነ ኡሙ ሰለማ ይዘወጣሉ ማለት ነው ለምንድን ነው የሚያጣጥሉት ባለወረፋውን ለምን ይዘው አይሄዱም መንገድ ላይ ወረፋ የሚባል ነገር የለም አገር ቤት ባሉበት ሰዓት ነው ወረፋ የሚጠበቀው መንገድ ላይ ማሶራት የሚታጠራ እንኳን ወረፋ አልጠበቀ አይመችም ነገር ግን ያንን ጉዞውን አንደኛ ጉዞውን ዝም ብሎ ላለማባከን ሁለተኛ መውጣት ያለባትን ሴት ውጭ ለማድረግ ደግሞ እኔ ለህድ እኔ ለህድ ደግሞ ጠብም ይመጣ ይችላል ስለዚህ ቢያንስ በጣ ከወሰድኩኝ ከትማ ያቀርቧታል እኛንማ ሰው አይቆጥሩን የሚለው ሀሜት ይጠፋል በጣ ከሆነ ሁሉም ቁጭ ብለው እያዩ አይደለ ሎተሪ ሰውየው ሲወስደው እኮ ለምን ደስ ተሰጠው ተወር የሚላል እንዴ የለም እኮ ገንዘብ ካወጡ ማለት ነው ምክንያቱም በጣም የተወሰደው خلاص አሁንም በጣ ይዘዋት ይወጣሉ وجوب العدل بين الزوجات حتى اذا اراد ان يسافر ويصطحب معه في سفر بعض زوجاته እጣጣጥሎ ወስድ ነበረ ሁሉን ይዞ ለመሄድ ያው የማይቻል ነገር ነው ስለዚህ ያላቸው አማራጭ ጣጣጥሮ ወጣው ይዞ መሄድ ነው ወጣ መጣል ወማ ኩንተ ለደይህም ይልቁን አቅላመሁም አይሁም ይክፍሉ መርየም እያለ አላህ ጣ መርየምን ማን ያሳድጋት በሚለው ላይ እንደ የነበረውን ታሪክ ይቸው ያው ያወጣ የሚባል ነገር እንዳለ ኢስባቱ ቁርአን አለ እዚህ ቁርአን ላይ ይላሉ እጣ ማጣጣል በጣ አንድ ነገር መወሰን ሱና ነው እንደ ጅምሁር ፉቃሃ ሱና ነው ይላሉ አሚለ ቢልቁርአቲ ሰላሰቱ ሚን الانبياء ከነብያቶች ሶስት ነብያቶች እጣ ተግብረዋል የሚነግረኛል አሁን ነብይ ሆኖ በጣ ተጣጥሎ የሆነ ስራ የሰራ ክስተት የምታስታውሱት ነብይ ካለ አንዱ ነብያችን ናቸው ሚስቶቻቸውን ተጣጥለው ይዘው ይወጡ ነበር አንድ በሉ ሁለተኛው አንበሳ ነብዩላህ ዩኑስ ነበሩ ያው ህዝባቸውን መክረው መክረው ቢስላቸው ቅጣቱ ሊመጣ ሲል እኔንም እንዳይጨምረኝ ብለው ወጡሳቸው ወተው ወጥተው ያው ወደ እንትን ገቡ ወደ ባህር ሰፊና ላይ ሰፊናው ደግሞ ችግር ፈጠረ ስለዚህ የሆነ ችግር የፈጠረ ኮበለለ ባህር ያለ ማለት ነው ስለዚህ እጣ ይጣጣል ሲተብሎ ሲባል የእሳቸው ወቶ ጉጫለሃ ሸሽተው የሄዱ ሰውዬ የነብዩላህ ዩኑስ ነው ሶስተኛው ሶስተኛው ነብይ ማሻአላህ ጎብዛቸው ዘከርያ ናቸው አይዋ استعمال القرآن እጣ መጣጣል ከልኢጅማዕ من اهل العلم እውቀት አላቸው የሚባሉ ሰዎች እንደ ኢጅማዕ ወስደውታል ስለዚህ አንዳንዶች አይሆንም እጣ ማጣጣል አይሆንም የሚሉ አሉ በነገራችን ላይ እነሱ የነሱ እንደውም አቡ ሐኒፋንም እዚህ ጨምሯቸው አይደለም ከሚለው ውስጥ ነው ይመስለኛል አላየሃል ፈላማና ሊረዲሃ ቁርአን የሚባል ነገር የለም የሚሉት ነገር ቦታ የለውም ابن العربي قراءته استخراج الحكم الخفي እንዴት አጅብ አንድ ነገር የሚያጨቃጭቅ ነገር ሲሆን ላለመጨቃጨቅ መጨቅጭቅን ለመቁረጥ ትርክን ለማቋረጥ የሚወሰድ ጣ ነውና ችግር የለውም ግን ይሄ የሚባለው ነገር ብዙ አይነት እንትን አለው ይላሉ አንድ በወረቀት ሊሆን ይችላል ወይ በጠጠር ሊሆን ይችላል ወይ በቀለበት ሊሆን ይችላል በማንኛውም በሚመቻቸው ጣጣሉ ችግር የለውም ሌላው ይሄ ሀዲስ የሚያመለክተው ይላል ለምን የክታብ ነገር እየጫረ ነው ወጣት የሆነ ሰው ነብያችን ሰለላሁ ዐለይሂ ወሰለም በዛ እድሜያቸው እንግዲህ ጣጣጥረው እያዙ ከሄዱ ወጣት የሆነ ባል ሚስቱን ጥሎ መሄድ የለበትም ማለት ለመጠቆም ነው ይላል ለምን ሰው ሀገር ሄዶ ጥያቄ ቢቀርብበት ወደ ባለቤቱ ዘወር እንዲል ማለት ነው طيب አንዳንዶቹ ቤት ጥለው ሄደው ሌላ የሚያድኑ አሉ አይደል እንደዛ እንዳይሆን ፈርቶ ነው በተለይ እንደ ውጭ ጉዳይ ሚኒስቴር እና የመሳሰሉ ጉዞ የሚያበዙ ሰዎች ሚስት መሄድም ችግር ነው እሱም ዝም ብሎ ውጭ የብዙ ነገር እያዩ መሰበር ያስቸግራልና ሊታሰብበት ይገባል ሚስቱን እየያዘ ይውጣ ያለው ቀጥሎ وعن عبد الله بن زمعة رضي الله عنه قال قال رسول الله صلى الله عليه وسلم لا لا يجلد أحدكم امرأته جلد العبد رواه البخاري ماشي وعن عبد الله بن زمعة رضي الله عنه أنه قال قال رسول الله صلى الله عليه وسلم لا يجلد داران بسكم لا يجلد احدكم امراته جلد العبد رواه البخاري لا يجلدنا لا يجلد لوطن በደንብ ይግባቸው لا يجلد ከሆነ ምን ማለት ነው አይግረፍ እንዳይገርፍ ማለት ነው لا يجلد ብለን በዶማ ካነበብ ነው አይገርፍም ነው የሚሆነው መከልከልና ስለ ተግባር ማውራት ይለያያሉ ከለ እንደዚህ ነው እንደዚህ ነው ማለትና እንደዚህ እንዳታደርግ የሚለው ይለያያሉ ስለዚህ ተፈልገው እዚህ ጋር ላ የጅልድ እንዳይገርፍ አሃዱኩም ማንኛችሁም አይግረፍ ኢምራአተው ሚስቱን አይግረፍ እንዳይገርፍ ጀልደ አብዱ እንደ ባላገርሻ ባራው እንደሚገርፍ አድርጎ እንዳይገርፍ እንደ ባሪያ ካልሆነ ግን ጨርሱስ ሌላው ባሪያ መግረፍ ይቻላል ወይ እንደፈለገ መግረፍ ይቻላል ወይ ነው ዋናው ነገር እዚህ ጋር የተፈለገው ባሪያውን እንደሆነ ያሰቀው ማለት አይደለም ብዙ ጊዜ ሰዎች ባሪያ ላይ ኃይላቸው ይጠቀማል ታቃላችሁ ነብይ ላይ ደረሰባችሁ ታውቃላችሁ ኃይላቸው የሚጠቀሙት አህያ ደረጋት እንዴ አህያ ደረገው ይሄን ሰውዬ ይላል ያገራችን ሰው ልጅ ሲደበድም ማለት ነው አህያ ይደብድም ማለት አይደለም እዛ ቦታ ላይ አሁን ያው አህያ ላይ ሁሉም ያው አህያ አህያ ላይ ንቃት ስለሌለው በገዛጁ ድብደባ ይበዛበታል ስለዚህ ልክ እሱ ላይ እንደሚያርፋ ነገር ልጁንም እንደዛ ይጉዳው ለማለት የተፈለገው እንጂ አህያውን መጉዳት አይፈቀድም እንስሳ እንደሆነ እንኳን ሩህ ያለው ሩህ የሌለውም ያላግባብ አይፈቀድም አይፈቀድም አንድ ሰው ደብዳቤ እንደው እጁ ከጁዱላ ማይለየው ሰው አለ እንደዛ መሆን የለበትም እንደው ምክር ይሰጣታል ይጠቅማታል የሚልበት ቦታ ላይ በአግባብ ከሰውነቱን ሰውነት መርጦ ምክርም የሚሰጣት ከሆነ ነው ልክ ልጅ እንደምትገርፉት ስለዚህ እናቶች በሳላች ሲገርፋል አዛኝ ነው ሲተመታ ሲባል ግን ሁሉም ያንገሸግሻል ይመስለኛል <clears throat> ልክ እንደ ልጅ ወሰድ ያለበት በአለም ደግሞ ያለውን ኃይሉን መጠቀምና ብቀላ ሳይሆን ይችን ሴት ይጠቅማታል የሚለው ነገር ከሆነ ነው አደጋ ሲዝም የሚገባው እንጂ እንዲሁ ዝም ብሎ ስለተናገረችው ምስላለችው ብቻ መደብደብ አይደለም ለማንኛውም ሐዲስ ሷይ ነው ቡኻሪ ነው لا يجلد احدكم ማንኛችሁም አይግረፍ امراته ሚስቱን ጀልደለ አብዲ የባሪያ አይነት አገራረፍ አይግረፍ ማለት ነው አደሩ ቢሰጡ ዋህደ ጀልደ ይባላል ጅልድ ጅልድ طيب እንግዲህ ሴቶች ለወንዶች እንዳላቸው ሁሉ መብት አላቸው ወለሁን مثل الذي عليهن بالمعروف ያው እነሱ እንዳለባቸው ሁሉ ለነሱ የሚሰጣቸው መብት አለ ይላል አላህ Subhanahu Ta'ala መብታቸውን ይጠቃቅሳል ሲያፊ መጀመሪያው የሚደረገው ወአዝ ነው ምክር ነው የሚሰጣት የባል ሀቅ ከባድ መሆኑ ትልቅ መሆኑ አላህን ልፈሪ ይገባል በባልሽ ላይ ሙኻለፋ ነገር እሱ የማይፈልገው ነገር ራስሽን ከማስከበር ጀምሮ ክፉ ባለመናገር ባለማስቀየም ይሄና ይሄ ተብላ ልትመከር ይገባታል በዚህ ዙሪያ የመጡ ቁርአን አንቀጾችን ሐዲሶችን ሊነገራት ይገባል ወአዝ ከዛ ባሻገር የነብያችን ሐዲስ ሰለላሁ ሐዲሶችም አሁንም አንድ ሴት አምስት ሰዓት ሰላቷን ከሰገደች ምን ካደረገች ምን ካደረገች የባሏን ሀቅ ከጠበቀች በፈለግሽ ጀነት ግቢ ትባላለች የሚል ሁሉ ሐዲስ ዘንዘብ ይነገራታል በዛ መሰረት ብትጓዝ ሰየው ካልሆነ ደግሞ እምኝታ ላይ መራቅ ነው የሚጀምረው እንግዲህ ከአባራና ማወራ ከሚተኙበት አልጋ ላይ ወርዶ ባል ሳስተኛ ማለት ለሚገባ ሴት በጣም ትልቅ ምክር ነው ይሄን ካልተረዳችና በዚህ ሐሳቧን ስቀለብስ ካልቻለች ከዛ ከሚያስቀይመው ነገር ሌላ ነገር ይቀጥላል ማለት ነው እንዴ እያለ የመጨረሻ መፍትሄ ትንሽ ፊት ላይ ሳይመቱ ለወለምታ የማይሰጥ ምክር ሊሆን የሚችል ነገር ሊደረግ ይችላል ያን ማይመልሳ ካለች ያው እንግዲህ የሻበት ፍቺ ይመጣል ማለት ነው وان خفتم شقاق بينهما فبعثوا حكما من اهله وحكما من اهلها الى الله በመሐከላቸው አለመግባባት የባህሪ መሰነጣጠቅ ምንድን ባለው መጎና ምንድን ባለው ያው ቃል መግባባት እሱም የሷን ሷም የሱን ሀቅ አለመጠበቅ ምናምን ከተፈጠረ የሷና የሱ ወገኖች ባንድ ሆነው ደግሞ ትንሽ ምክር ይስጡ ፍርድ ይስጡ አላህ ከሸላቸው ያስማማቸዋል የማይሆን ከሆነ ግን አላህ አሊም ኸቢር የሆነ ጌታ ነው ያው መፍትሄውን ሰጥቷል ያው ፍቺ ይመጣል ነው እሺ ቀጥሉ باب خلع عن ابن عباس رضي الله تعالى عنهما أن امرأة ثابت ابن ثابت ابن قيس أتت النبي صلى الله عليه وسلم فقالت يا رسول الله ثابت بن قيس ما عيب عليه في خلق ولا دين ولكني أكره الكفر في الإسلام يكره الكفر في الإسلام فقال رسول الله صلى الله عليه وسلم أترد أتردين عليه حديقته فقالت نعم فقال رسول الله صلى الله عليه وسلم اقبل الحديقة وطلقها تطليقه رواه البخاري وفي رواية له وأمره بطلاقها ولأبي داود والترمذي وحسنه أن امرأة ثابت بن قيس اختلعت منه فجعل النبي صلى الله عليه وسلم عدتها حفصة حفصة لحظة طيب آه. وعن ابن عباس رضي الله عنهما أن امرأة ثابت بن قيس آتت النبي صلى الله عليه وسلم فقالت يا رسول الله ثابت بن قيس ما أعيب عليه في خلق ولا دين ولكني أكره الكفر في الإسلام فقال رسول الله صلى الله عليه وسلم اترد الدين عليه حديقته قالت نعم قال رسول الله صلى الله عليه وسلم اقبل الحديقة يا ثابت بن قيس وطلقها تطليقة و... تطليقة رواه البخاري وفي رواية له وأمره بطلاقها ولأبي داود والترمذي وحسنه أن امرأة ثابت بن قيس اختلعت منه فجعل النبي صلى الله عليه وسلم عدتها حيضة وفي روايه وفي روايه لن طيب خلع የሚባለው ይሄን በደንብ ያዙ እናንተ ህግ ነው ይሄን የምሰሩበት እናንተ ናችሁ ባሎች እየሰሩበት አስቸገሩን እንጂ የሴቶች ነው ይሄ ባቡል خلع خلع ማለት ምን ማለት ነው በገንዘብ መፈታት ማለት ነው خلع ስሙ ራሱ خلع ውልቅ አጎመጣል ማለት ነው መመለስ ሙራጃ የሌለው እንደው ዙሮ የማይታይ ነገር ላይ አራ አውልቄ ጣልኩ ነው የሚባለው ጥርስን አውልቄ ጣልኩ ካለ አለቀ አይደል ወደቀ መመለሻ የለውም ይሄ ኹል የሚለው አረበኛው ቃላቱ ራሱ አሰጣጡ የመመለስ አዝማሚያ የሌለው ለሆነ ተፍቶ ለሚከር ነገር ነው የሚያሳየው ቃሉ ዙሮ የማይታይ ባቡል ኹልዕ بضم الخاء وسكون اللام خلع خلع ደግሞ ከሆነ መስደር ወይ ስር ወቃል ይሆናል خلع الثوب ልብስና ወለቀው خلع الثوب ከሚለው የተወሰደ ነው ልብስና ወልቅ አገ የምንጠረው انخلاع المرأة من لباس زوجها ማለት ነው ከባሏ ልባስ ከባሏ ልባስነት ያው መውጣት ማለት ነው ኒሳ ምንድነው የሚለው ሁነ ለኩም ሁነ ሊባስ ለኩም ወአንቱ ሊባስ ለሁነ የሚለው አለ አይደል ልብስ ነው ባለ ሚስቱ ሚስቱ ለባሏ ልብስ ነች እና ከዛ የተወሰደ ነው ከላ ثوبه ከሚለው ቃላት የተወሰደ ነው ስለዚህ اختلعت منه ማለት የሆነ ገንዘብ ከፍላ ይደፍሰደት منه بمالها እንደው ይሄን ገንዘብ ሰጥቻለሁ ወይ መህር መልሽልሃለሁ እንካ ውሰድ ብቻ ልቀቀኝ ተፋታኝ ተላቀቀኝ የምትለው ነገር ነው ይሄ ማን ነው ቋንቋዊ ፍቹ ነው ሸሪዓዊ ፍቹ ፊራቁ ዘውጂ ምራአተሁ አንድ ባል ሚስቱን መለያየቱ ነው ቢዒወድን በልዋጭ የኹዙሁ ዘውጁ ባል የሚቀበለው የሚወስደው ሚን ኢምራቲ ከሚስቱ ተቀብሎ በሚወስደው ነገር ሚስቱን መፋታት ኹልዕ ይባላል ከሚስቱም ሆነ ከማንኛውም አካል ያው ኹልዕ የሚለው ለሚስት ብቻ ላይሆን ይችላል ለማን ሊሆን ይችላል ቢአልፋት መክሷ በተለየ ቃላት ኻላእቱኪ ቢሸርጥ አንተሩዲ መህሪ የሰጠውሽን መህር ልትመልሺ ይሄው ተፋትቼሻለሁ ካላት ከተስማማች እሱም ከተስማማ ኒካህ ወረደ ማለት ነው ወይም በሌላ ተخليሱ ዘውጃ ሚስትን ነፃ ማውጣት ነው ሚን ዘውጂሃ ከባሏ በምን መልኩ አላ ወጂን ላ ለሁ አለይሃ መመለስ መማለስ የሚባል እድል በሌለው መልኩ ኢላ ቢርዷሃ ያለሷ ፍቃድ ማለት በሷ ፈቃድ ቢሆን እንጂ መማለስ በለለው እድል ወአቅድ እንጀዲ ነው እሷን ፈቃደኛ ብትሆንም ራሱ አዲስ ንካ ታስሮ እንጂ እንደገና መህር ከፍሮ ምን ብሎ ያ በፊቱ የሚሆን ነገር የለም ሲፈልግ መለስኩ ሲፈልግ ወሰኩ ማታ አይቻልም ገንዘብ ተቀብሎ ይሄ ምን ይባላል ኹል ይባላል ረጃቱ የማይፈቀዱባቸው አራት ነገሮች አሉ ምን ይነግረኛል አንድ ባል ሚስቱን ረጃቱ ማለት የማይችልባቸው አራት ነጥቦች አሉ አንደኛው አሁን ያልነው ነው በገንዘብ መፈታት ሌላው ሶስቱን ከፈታ ሶስቱን ከጨረሰ ማለት ነው እሺ ሶስተኛው ኢዳዋ ካለቀ ኢዳዋ ካለቀ በኋላ ረጀት ቢለው ጅብ ከሬው ሻጮኸ ነው ሶስት ብር አባካየች ማለት ነው ሌላው አራተኛው በቃዲ ከተፈታች ባል በራሱ መብት መፍታት አለበት እንዲህ ካለ ወደ ሸሪዓ ፍርድ ቤት ተከሰዋለይ ሸሪዓ ፍርድ ቤት የከሬና የከሌ ኒካህ ውድቅ አድርገነዋል ቀን ጀምሮ ካለ አለቀ ረጃቱ ላለሁ ቢላ አያስገደው ቃዲ እንዳይፈታበት ተሎ መፍታት አለበት ከፈለገ አንድ አንድ ፍች ሶስቱን ካለ አለቀለት ማለት ነው ስለዚህ አሁን ሁል ማለት አንድ ሴት ለባላ የሆነ ገንዘብ ሰጥታ መፋታት ነው ረጃቱ የሌለው ያለሷ ፈቃድና በአዲስ ኒካ ካልሆነ በስተቀር ማለት ነው በአዲስ ኒካ ካሰሩ ይችላሉ ገንዘብ ከፍላ እንደሆነ የተፈታችው ማለት ነው እሷ ከፈለገኛ ማገባት አንዳንዶች እኮ እና አባታቸውን ማጣልተው ምን ብለው ወንድሞቻቸውን አጣልተው ከባል ጋር ሲፈልጉ እነሱ በሌሉበት እዛ ባባ ጋር ሄዳ ሄጃለ ትላቸዋለች ያ ነገር ስለሚኖር እሷ ከፈለገች መብቱ መልቀቅ ብቻ ነው እና ኹልማት ይሄ ነው በዋናነት እና እዚህ ጋር አሁን ሐዲሱን በደም እናየዋለን አዩ መምራአትን ሰአለት ዘውጀሃ الطلاق من غير ما بس فحرام عليها رائحه الجنه አንድ ሴት ምንም ችግር ሳይደርስባት ከባል በኩል ሳይጓደልባት ግዴ በክራይም ሆነ የሚበላ የሚጠጣ አልባሳት መጠለያ ሳይቸግራት ሌላውም ከሱ የምትፈልገው ነገር ሳታጣ እንዲሁ ፍች ከጠየቀች የጀነትን ሽታ አታገኝም ተብሏል። እዚህ ጋር ጥንቃቄ አድርጉ። ያለምንም ችግር መጀመስታገቡ ስታገቡ የሚሆናችሁን ባልመርጣችሁ አግቡ። ከዚያ በኋላ ደግሞ ችግር ሳታገኙበት ወደ ፍቻ አትሂዱ። ችግር የሚባለው ደግሞ ያው ሸሪዓ የሆነ ሸሪዓ የፈቀደው ችግሮች ማለት ነው እንደገና ባልተበየውም ደግሞ ወይ ሚስት አድርጎ አልያዛት ወይ ተፈታለ ተብሎ ሰው እንዳያገባት ኒካሁ አለ እንደዚህ አድርጎ አድል ማድረግ አግባብ አይደለም ወላ ተዕዱሉሁነ ኢላ አላህ لتذهبوا ببعض ما اتيتموهن አንዳንዶች እኮ ልውጣ ብላ ኒካህ ፈታይ ብላ እንጠይቀው የሚገፋፉ አሉ አለመመቸት ሲወጣ ሲገባ መገረጭረጭ ምናምን ነገር ያሳያል አረ ከዚህ ትዳር ይቅርብኝ እንደው ፍታኝ እንግዳማ ገንዘብ አንጭሽ ለዚህ መንገድ ያመቻቻል ማለት ነው ይሄ አይቻልም አትበድሏቸው አታሰቃዩአቸው ከፊል ገንዘባቸው ልትወስ ሲፈልጉ አያጅ በጅብ ያሁን ነገሩ ነው እሷ ደግሞ ካልፈለገችው ባልየውን የሰጣትን ነገር መልሳ እባክህ ያንተንም ሀቅ መወጣት አልችልም ትዳሩን መምራትም መቀጠልም አልችልም ይሄው ልቀቀኝ ትበለው ከወደዳት ደግሞ ትንሽ ተሶብርለት እያለ ነው فإن كانوا يحبها فيسن صبرها عليه وعدم فراقها إياه فيسن ያለው እንደው ይወደዳል አለዛ ሲያውት ያላማረ ምንድነው ብላችኋል ያልወደደችውን ባል ግዳጅ ተብላ መቼም አትገደል عن ابن عباس رضي الله عنهما أن امرأة ثابت بن قيس يثابت ابن قيس ميست آتت النبي صلى الله عليه وسلم ነብያችን ጋር መጣች እና ፈቃረት አለቻቸው ያ ረሱላህ አለች አንቱ የአላህ መልእክተኛ ሆይ አለቻቸው ነዓም አሏት ሳቢት ኢብኑ ቀይስ አለች ባሏ ነው ሳቢት ኢብኑ ቀይስ የሚባለውን ሰው ማአይቡ አለይሂ في خلق ولا دين እማነውርበት ነገር የለኝም በዲኑም ሆነ በስነ ምግባሩ በጸባው አንድም የሚወጣትን ከን የለም በዚህ ላይ ከሬ እንዲህ ያለ ነው ብዬ ብናገርም አላህ ይቆጣብኛል የማነውርበት ባህል ስለሌለው ማለት ነው ነው እንግዲህ ሁሉቅና ዲን ካለ ሀዳ ምን አስፈለገ ከዛ ውጭ መልክ ታጥዋ አይጠጣም ብላችሁ طيب እና ምንድነው ችግሩ ሲሏት ولكني أكره الكفر في الإسلام አለች ولكن ነገር ግን እኔ ዝም ብዬ ትዳር ልቀጥል ብል አልችልም ምክንያቱም أكره الكفر في الإسلام አለች መቼም كفر ሲባል ከእስልምና የሚያወጣው አይደለም የተፈለገው። ونعوذ بالله። አንዳንድ ሴቶች ከፈርኩ እያሉ ከኒካ ለመላቀቅ እያሉ ከፈርኩ የሚሰጡች አሉ ይሄ አግባብ አይደለም እዚህ ጋር አሁን ሰዋ ኩፍር ፈራለሁ በእስላም ማለት የካፊሮችን ተግባር እንደው የሙስሊሞች ተግባር መተግበር ሲገባኝ የኩፍርን አይነት ተግባር እፈጽማለሁ ብዬ ፈራለሁ ማለት ለባሌ ማድረግ ያለብኝ ነገር ወደ ኋላልና ሰላም ቀራለሁ ማለት የፈለገችው ስለዚህ እንደዚህ ሆኜ ወንጀለኛ ከመሆን ትዳሩ ቢቀርብኝ ይሻለኛል ያው አልፈለኩትም ወራጭሩ አማርኛ طيب አልፈለግሽም ትዳሩ መቀጠል አይደል فقال رسول الله صلى الله عليه وسلم يا الله መልእክተኛ አሏት አተሩዲና عليه حديقته አሏት ጀግና አትክልት ሰጥቶ ነው ሲያገባት አትክልቱ ትመልሻለሽ ወይ ሲያገባሽ የሰጠሽና አትክልት ትመልሻለሽ ወይ አሏት ጥያቄ ነው አተሩዲና عليه ትመልሽለታለሽን حديقته አትክልቱን አሏት قالت نعم በሚገባለች እመልሳለሁ ለምን አልመልስም قال رسول الله صلى الله عليه وسلم እንግዲያውስ አሉሳቸው ደግሞ ወደ ባልየው ዘወር ብለው اقبل الحديقه اقبل ባሽ ኢብራሽ ማንበብ አቅብል እንዳትነስ اقبل الحديقه አትክልትህን ተቀበል ሁለቱም እንደተጠማታቸው ወጠልቀህ ተጥሊቀተን አንድ ፍች ፍታት አሉት አንድ ፍች ፍታት አትክልትን ተቀበል ደግሞ ለምትሆነ ምታገኝ ታጭበታለህ ነው ከዛ ያው በዚህ መልኩ ተለያዩ ነው ወሊ አቢ ዳውድ ወትርሚዚ አቡ ዳውድና ትርሚዚ በዘገቡት ወሐሰነሁ ትርሚዚ ጥሩ ነው ሐዲሱ ያለው ሲሆን አነምራአተ ሳቢት ኢብኑ ቀይሲን የሳቢት ኢብኑ ቀይስ ሚስት አሁን ስንቀራው የነበረው ማለት ነው اختلعت منه ይላል ከባሏ ገንዘብ ከፍላ ወጣች እና አይዳ ቆጠረች ወይ ሶስት ወር አባን ቆጥረው ወይስ እንዴት ነው የሚሆነው ይደዋ ሲመስል فجعل النبي صلى الله عليه وسلم يا الله መልእክተኛ አድርገዋል እደተሃ ዒዳዋን ሐይዶትን አንድ ደማየት ብቻ አድርገውታል በገንዘብ የተፈታችን ሴት አንድ ወር አባ ካየች አለማርገዟ ከተረጋገጠ ሙራጃ የሚባል ነገር ተሳውም ስለሌለ በገንዘብ የተፈታች ሴት ሙራጃ አይደለም ብያቸዋለሁ ሶስት የወር አባት የሚባለው እርግዝና መኖር አለመኖር እኮ አንድ ደም ይበቃል አይደል ልጅ ለእናቷ መጣ ሰማርሽ እንዳይሆን እንጂ ማርገዝ እና ለማርገዛችሁ ማረጋገጫ ስለሆነ አንድ ወር አበባ ይበቃ ነበረ ሶስት ይሁን የተባለው ለምን መሰላችሁ ምናልባት ቢከፋይ ቢመለስ ቢል ወደ እርቅ እንዲመጡ ተፈልጎ ነው ጊዜ ለመስጠት ነው የእፎይታ ጊዜ ይሰጣቸው ተብሎ ነው እንጂ አንዱ በቂ ነበረ አሁን ግን በገንዘብ ተፈታች ሙራጃ የለም አዲስ ኒካን ዝሮ ዝሮ አዲስ ንካ ደግሞ ከአራት ወር በኋላም ከአምስት ወር በኋላም ይቻላል ችግር የለውም ሲፋለጉ ኩርሻው ሲያበቃላቸው ማለት ነው ስለዚህ ወጃለ ፈጃለ ነብዩ ደታ ሐይዶትን በገንዘብ የተፈታይ ሴት አንድ የወራ ባካይሽ በቂዋ ነው ለማለት ይህ ሐዲስ በቂ መረጃችን ነው ባይሆን ዛር ስለአንድ የሚያስቸግረው ነው ወጦልቃ ተጥልቃተን ብለው ታዝጋ ፍቻ ያስፈልገዋል ገንዘብም ከፍላ ፈታሁሽ ማለት አለበት ነው የሚያሳየው ሌላ ደግሞ የሚያመለክተው ገንዘብ ተስማምቶ ገንዘቡን ከሰጠችው ፍችም አያስፈልገውም ራሱ ገንዘቡ መቀበሉ ፍች ነው የሚሉ ሁልዑ ራሱ ፍች ነው የሚሉ ሰዎችም አሉ እናየዋለን እዚህ ላይ ግን የሚያሳየው ወጠልቀha ተጥሊቀተን ብለውታል ያው የበለጠ ቢፈታ ጥሩ ነው መቼም خلاف የሌለው ጉዳይ ነው ባይፈታትስ ገንዘብ ተቀብሎ አንዳንዶች ገንዘብ ተቀብለው አንፈታም ይላሉ። ፈታሻለሁ ገንዘብ አንጭሉና ገንዘቡን እጃቸው ካደረጉ በኋላ አንዳንድ እህቶቻችን የዋህ ናቸው ቀድሞ ይሰጣሉ። ወይ ቢያንስ ሽማግሌ ላይ አድርጎ ፈታሁ ብሎ ከተረጋገጠ በኋላ ነው የሚሰጠው። የጅብ ችኩል ቀን ይነክሳል ነው ኒካሁም ሳትፈታ ገንዘቡን ከፋ ከሰው የሚያለቅሱ ብዙ እህቶች አሉ። አላ ይሃል ገንዘብ መክፈሏ ብቻ ፍች ነው በሚለው ይሻላል ቢያረግ ገንዘቡ ከተቀበለ ተቀብሏል ነው ደግሞ አንዳንዶቹ አታደርገውም እየመሰላቸው ገንዘብ አምጪና ልፍታሽሉና ስትሰጠው ደግሞ እንደገና ፍርሻለሁ የሚሉም አሉ ደግሞ ከተቀበለው በኋላ ለመልስልሽ የሚሉ ቀድሞ ማሰብ ነው እንጂ وفي روايه عمرو بن شعيب عن ابيه عن جده رضي الله عنهم عند ابن ماجه ان ثابت بن قيس كان دميما ያው ጥያቄ አስነሳለ ሐዲሱ ولكن يكره الكفر في الاسلام ስትል ምን ብታይብን እቺ ሴትዮ ይሄን ያህል ያለችው ምን ቢሆንባት ነው ጥያቄ አስነሳል መልሱ ዝመጠላችሁ አነ ثابت ابن قيس كان دميما ምን ብዬ እንደምተረጉሙ አላውቅም መልከ ጥፉ እያሉ እንደተረጉሙት ለቀድ خلقنا الانسان في احسن تقويم እያለ ግን ይከብዳል ያው ብዙም የሚስብ መልክ አልነበረውም ለማለት ነው ሸበላ አይደለም ነበር ማለት ነው وان امراته قالت ሚስቱ ከዕለታት አንድ ቀን ብላለች ለውላ መኻፈቱ الله እንደው አላህን ፈርቼ ነው እንጂ አላህን ባልፈራ اذا دخل علي ወደኔ ሲመጣ ማለት ነው ለበሰቅቱ في وجهي ፊት ላይ የምትፈምልበት እስከ ማለት ደርሳለች ይሄ ነው ኩፍር ፈራህ ያለችው ኩፍር ሐቅ ይሄ ማለት ነው ሐቁን እየካድኩ ነው ያለሁት እንደው ብዙ አማርኛዎች አሉ ሰብሮ የሚገቡ እንደው አነጋገራቸው ከባድ የሆኑ አሉ ይሄም አነጋገር ከባድ ነው አላህን ባልፈራ ለበሰቅቱ في وجهي ማለት ከባድ ነገር ነው ቀላል እንዳይመስላችሁ ይሄን ብላለች የሚባል ነገር አለ እስከዚህ ደርሳለች ታዲያቺ ሴት ትዳርሽን ቀጥ ብሎ ቢሸመግሏት ምን ዋጋ አለው ولي احمد من حديث سهل بن ابي حثمه كسهل بن ابي حثمه امام احمد በዘገቡ ዘገባ وكان ذلك የሳቢት ኢብኑ ቀይስና የሚስቱ ጉዳይ አወለ ኹልዕን ፊል እስላም በእስላም ውስጥ ገንዘብ ከፍሎ መፈታት የመጀመሪያው ሱና ያደረጉ ሰዎች ናቸው የሚል ዘግበዋል ከዛ በፊት አይታወቅም በገንዘብ መፍታት እያሉ ነው እሷ ጠየቀች መልሽ ተባለች መለሰች ተፋቱ ነው ማን ነው ስሟ የሳቢት ኢብኑ ቀይስ ሴት ሚስት ማኑ ስሟ አንምራተን አለው እዚህ ጋር ያለው ሚስት ያለው እንጂ ከዳል አለም خلاف አለ ስሟ ላይ አንዳንዶቹ ጀሚላ ነው ስሟ የሚል ነገር አለ ጀሚላ አንዳንዶቹ ዘይነብ ነው ስሟ የማን የማን ቤተሰብ መስላችኋለች ዘይነብ ቢንቱ አብዱላህ እብኒ ኡበይ እብኒ ሰሉል الانصاريه الخزرجيه ها يا رئيس المنافقين يا لجلجنات يا ربي اسا مسلمات نغراش طيب وفي روايه جميله بنت سهل اسمها من لم الله اكثر الروايات ان اسمها ارق حبيبه بنت سهل جميله ان حبيبه مش مثل سلاله درو نقطه من نبرم تبلوه ጅሙን ሀ ብሎ ሊያነቡት ይችላሉ። የጅሟን ነቀጽ ወደ ባ ሀቢባ ሊሉት ይችላሉ። ስለዚህ ኺላፍ የሚመጣው ለዚህ ነው። አላየሃል እብኑ ሀጀርም ሁለት ታሪክ ይመስለኛል ተመታተባቸው እንጂ ሀቢባ ቢንቱ ሰህልና የዚህ ዘይነብ ቢንቱ አብዱላህ ወይም ጀሚላ ቢንቱ አብዱላህ ታሪክ የተለያየ ነው የሚመስለኝ ወላሁ አለም ይላል። ለማንኛውም ما اعيب عليه يبلالش ما اجد عيبا فيه لا في دينه ولا في خلقه وعشرته ለሚስታያዝ ምናምን ምን ነው የለውም በቃ በስነ ምግባሩ ችግር የለበትም ውስጡ ጥሩ ሰው ውስጣዊ ባህሪ ማሻአላህ ነው የዲኑ ጉዳይ ማሻአላህ ነው የሚሳስለ በማስተዳደር ጉዳይ ምንም ችግር የለበትም ግን አክረሁ الكفر في الاسلام ማለት አክረሁ አን አቅዓ ፊማ ዩናፊ الاسلام ማለት ነው ኢስላምን የሚጻረር ተግባር ሰራና አላህ ይቆጣብኛል ይሄን ደግሞ ኢስላም ይከለክላል ወአሽሩሁነ ቢልማዕሩፍ ነው የሚለው ለሴቶችም ሴቶች ለባሎቻቸው ይሄን በጥሩ መተዳደር ይኖርባቸዋል ይሄ እሱን ጥላቻ ወንጀል ለመፈጸም ይገፋፈኛልና ይቅርብኝ ይሄ ሰውዬ ነው ሀዲቃ ቡስታን ማለት ነው ብሏል አትክልት ማለት ደሚመን ማለት طيب እይታው የማያምር ሰው ማለት ነው አጭር መልኩ የማይስብ ሲሆን ደሚማ ይልታል ደሚም طيب ለበሰቅቱ ያ አላህ አላየሃል በገንዘብ መፈታት ከዚሁ ላይ ያገኘን ከዚህ ሐዲስ ሌላው አንድ ሴት ባሏን ፍታኝ ብላ ለመጠየቅ እንደው ቢያንስ የማይወዳ ከሆነ የሚወዳ ከሆነ ብትሰብርለት ይመረጣል የሚለውን እዚሁ አስቀምጠዋል ሌላው ይሰሐቡ ለዘውጂ ጃብጦ ለቢሃ ገንዘብ ልስና ፍታይ ካለችው ፍላጎቷን ማስደሰት ተወዳጅ ነው ይቅበል ሐዲቃ ነው ያሉት ያቀረበችልህን እንትን የምትመልሰውን ሐዲቃ ተቀበልና ፍታት ብለዋል ይቅበል ሐዲቃ እሱ ጥሎሽ ጥሎት ሊሆን ይችላል ወይም ደግሞ እሱ ወጫ አስወጥታ ስለነበረ አትክልት ካላት አትክልት ሰጥቶ ይችላልች ሁለቱም ያስኬዳል እሱም ሰጥቷል ሊሆን ይችላል ወይ እሷም ቢሆን የሱን መህር አቅፍሳ ከሆነ እሱን ሐዲቃሽን ስጭና ውጭ ትባል ትችላለህ طيب خلع ላይ ወጦልቀህ የሚለው መፈታት አለባት የሚለውን ነገር ያሳያ ቅድም እንዳልኳችሁ አሁን እንግዲህ ገንዘብ ከፍላ ስትፈታ ሴትየዋ ፍች ነው የሚባለው ወይስ ኒካሁን ማፍረስ ነው የሚባለው የሚል ኺላፍ አላቸው ዑለማዎች ፈስኽና ጦላቅ ላይ እንዲገባችሁ አሁን ቃዲ የሚያደርገው ፍች አይደለም ጋብቻው ማፍረስ ነው ፈስኽ ነው የሚባለው ያው ሴቶች ዘማታቁ ፍች ቃል ፈቶኛል ትላላችሁ እንጂ ኒካሁን ቃል ያፈርሶታል ነው የሚባለው ጦላቅ ማለት ደግሞ የመፍታት ስልጣን ያለውን የሚፈተው። ስለዚህ ገንዘብ ከተቀበለ ኒካው ፈረሰ ከሆነ ፍቻ አያስፈልገውም ነው አይ ገንዘብ መክፈሉ ሌላ ፍች የሚያስፈልገው ከተባለ ፈስክ ሳይሆን ያው ፍች ሊሆን ነው ፍች ከሆነ ደግሞ ፍች ያስፈልገዋል ነው ኢማሙ ሻፊዒ ፈስኸ ነው እንጂ ጦላቃ አይደለም ብለዋል ኢማሙ አህመድም ባንድ በኩል አሉበት እብን ተይሚያም እና ኢብኑ ቀይምም ይሄን መርጠዋል ፈስኽ ነው የሚለውን ገንዘብ ፈቶ መፈታት ፍች ሳይሆን የሚባለው ኒካውን ማፍረስ ነው የሚባለው ማፍረስ ከሆነ ገንዘብ መስጠት ብቻ ያፈርሰዋል ፍች አያስፈልገውም ነው ሀዳዝ ለምን ፍታት አሉት ያው ቢፈታት ይወደዳል ማለት ለመጠቆም እንጂ ፍች አስፈልጎት አይደለም ብለው ነው የሚተረጉሙት ሌሎቹ ደግሞ የለም ፍች ነው እንጂ ፈስኽ አይደለም ያሉት ያወጣ ሊቃ የሚለውን ያመጣሉ ነው ማስረጃ ፈስኽ ነው ያሉት አጥላቁ መረታን ይሄን ያለው ፈንጦለቃ ፈራተለው ለሁም እንበሉ hatta ፈይካ ዘውጅን غيره የኔን ተቀሰው ከዚህ በኋላ فإن خفتم ألا يقيم حدود الله فلا جناح عليهما فيما افتدى به ብሎ ኹልዕን ወደ እንትን ወደ ፈስኽ ነው ያመጣው እንጂ የፍቻ አይነት አድርጎ አላቀረበውምና ፍቻ ያስፈልገውም የሚል ለዚህ ነው እነ መቀይም ነው ተሚያ ከሄዱበት ያው አንዳንድ ባለ ገንዘብ ተቀብሎ አልፈታም ካለ በዛኛው ፈትዋ መስጠት ይቻላል ፈስኽ ነው ገንዘብ ተቀብለሃል خلاص አልቆልሃል ይባላል ነው خلاص እዚች እናቁማት እንዴ አሁንም ባብ እየመጣ ነው ሁሉንም ደስ አይልም ጦላቅም ደስ አይልም የሚመጣው ጦላቅ ነው ያኛው ቀስሙ ነበር ደስ የሚለው ለማንኛውም መማራችን አይቀርም እንግዲህ ተግባር እንዳትፈጽሙት እንጂ ጦላቁን ትምህርቱን እንማረዋለን አንድ ሸህ ነበሩ የጀናይዝ ኪታብ ሲመጣ ተው ተው ተው ተው ሌላ ሰው ላይ ሄድና ቀራው ይላሉ አሉ ሞት ይመጣ እየመሰላቸው ደነገጡ بارك الله فيكم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمة الله